ይህ ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምፅ ነው። በኡሙ አይመን የሚቀርብላችሁ የታሪክ መሰናዶ ክፍል 14 የአይን ምስክር የተሰኘውን የአምባሳደር አብደላ አብዱራህማንን መጽሐፍ በመተረክ ይሆናል። እንደምታስታውሱት ባለፈው ሳምንት በክፍል 13 ዝግጅቷ በኃይለ ስላሴ ዘመነ መንግስት ሙስሊም ሚኒስትሮች በሚኒስትሮች በሚደረጉ ስብስቦች ላይ እንዲገኙ እንደማይፈቀድላቸውና ምክትሎቻቸው አሊያም ተወካዮቻቸው ብቻ እንዲገኙ የሚያስገድድ አሳዛኝ ታሪካዊ በደልን ተርካልን ነበር በይደር ለዚህ ሳምንት ያስተላለፈችው። ውድና የተከበራችሁ የራዲዮ ነጃሺ ተከታታዮች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይህ ሳምንታዊው ከታሪክ አምድ ፕሮግራማችን ነው። ላለፉት በርከት ላሉት ሳምንታት በአምባሳደር አብደላህ አብዱራህማን የተጻፈውን የአይን ምስክር የተሰኘ መጽሐፍ ወደ እናንተ ስናደርስ መቆየታችን ይታወሳል። በዚህ ባለፉት የመጽሐፍት ገጾች ወይም ባደመጥናቸው የፕሮግራሙ ክፍሎች ከአምባሳደሩ የህይወት ተሞክሮ ባለፈ የኢትዮጵያ ሙስሊሞች በሃይማኖታቸው ይደርስባቸው የነበረውን ግፍና ጭቆና የት ድረስ እንደነበረ ያየንበት ግሩም የታሪክ ትርክት ነበር። የዛሬ ድርጊት የነገ ታሪክ ነውና ከትናንት ስህተት አግባብ ያለው እርምት መውሰዱ ተገቢ ሆኖ ሳለ እርምቱና ወቀሳው ግን በቀልን ባላዘነ መልኩ መሆን እንዳለበት በአጽንኦት የገለጹበት ነበር። ውድ አድማጮቻችን እንግዲህ ዛሬም ቀጣዩን ክፍል ክፍል 14ን ልናስደምጣችሁ ወደ እናንተ ይዘን ቀርበናል። እንደተለመደው በትረካው እኔ ኡሞ አይመን አብሬያችኋለሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ራሽያ ከሳውዲ ጋራ የነበረው ግንኙነት በዚሁ ላይ እንዳለ እኔ ወደ ራሽያ በሚገኘው ኢትዮጵያ ኤምባሲ በአማካሪነት እንዳገለግል ተዛውሬ ሄድኩ። የሁለቱ ሀገር የሀገር አመራር እጅግ የተለያየ ከመሆኑም በላይ የሁለቱም ሀገር የአየር ጠባይ እጅግ የተራራቀ ነው። ሳውዲ አረቢያ ቆላማ ከባድ ሙቀት ያለው ሀገር ሲሆን የራሽያ ሀገር ደግሞ በበረዶ የተዋጠ በጣም ብርዳማ ሀገር ነው። በእውነቱ በዚያን ጊዜ አንድ ሰራተኛ ወደ ሶቪየት ህብረት ለስራ ሲላክ ወደ ማንኛውም ሀገር እንደሚላክ ዲፕሎማት መላክ የለበትም። በተለይ ስለሚሄድበት ሀገር ሁኔታ ተገቢውን ሁሉ እንዲያውቅ ማድረግ ያስፈልጋል። ምክንያቱም ሶቪየቶች ተራውን ዲፕሎማት ለራሳቸው መሳሪያ ለማድረግ ይፈታተኑታል። የግሉን ዝንባሌ ለማወቅ በልዩ ልዩ ዘዴ ይሞክሩታል። ስለ ኮሚኒስት አመራር ያለውን የግል ዝንባሌውን ለማወቅ በተቻላቸው መጠን ማጣራታቸው የታወቀ ነው። በዚሁ መሰረት የግሉን ዲፕሎማት በወዳጅነት ወይም በአይነ ቁረኛ ይይዙታል። ወደ ሶቪየት ህብረት ተልኬ መሄዴ ያስገርማቸው እንደነበር ተሰምቶኛል። እንዲሁም ያደግኩበት ሀገርና ትምህርት ያገኘሁበት ሀገር ግብጽ ስለሆነ ስለ ኮሚኒስት አመራር ያለኝ እምነት አጠራጣሪ መሆኑ የተሰማቸው ሳይሆን አይቀርም። ይሁን እንጂ ሞስኮ እንደገባሁ ለአንዳንድ ወዳጆቼ በላኩት ፖስት ካርድና ደብዳቤዎች ለዘብተኛ መሆኔ ስለ ኮሚኒስት አመራርም ያለኝ አስተያየት የሚደንቅ እንኳን ባይሆን በጥላትነት እንዲመለከቱኝ የሚያደርገኝ መስሎ የታያቸው አይመስለኝም። ለብዙ ጊዜ በሞስኮ በነበሩ አንዳንድ ኢትዮጵያውያን አማካኝነት ስለ ኮሚኒስት አመራር መልካም አስተያየት እንዲኖረኝ ለማድረግ ሳይሞክሩ አልቀረም። ይሁን እንጂ የሶቪየት ተወላጆች እንደ ግለሰብ ወዳጅ የሚሆኑ ቸር እንብላ እንጠጣ ከማለት ወደ ኋላ የማይሉ እንደ ምዕራቡ ዓለም ሁሉም የየራሱን ብቻ እየተመገበና ለራሱ ብቻ የሚኖር አይደለም። በሞስኮ የኢትዮጵያ ተማሪዎች ፖለቲካ ንቅናቄ ለመጀመሪያ ጊዜ ስራዬን እንደጀመርኩ ያጋጠመኝ ጉዳይ እንደሚከተለው እጠቅሳለሁ። የኢትዮጵያ ተማሪዎች የሀገራቸውን መንግስት በመቃወም ሰላማዊ ሰልፍ በሚያደርጉበት ጊዜ ሁሉ በሞስኮ የሚገኙት የምዕራብ ጋዜጠኞችን እያስከተሉ የሚያደርጉት ሰልፍ በሰፊው እንዲታወቅ ያደርጋሉ። በሌላ በኩል ግን የጋዜጠኞቹ ዋና ዓላማ የተማሪዎቹን ሰልፍ በሰፊ ማሳወቅ ሳይሆን ሲሆን በተማሪዎቹ ንቅናቄ ውስጥ የሶቪየት መንግስት እጅ አለበት የሚል ወሬ በማሰራጨት የሁለቱን ሀገር ግንኙነት ለማሻከርና የኢትዮጵያ መንግስት በዚያን ጊዜ በነበረው ቀዝቃዛ ጦርነት በምዕራብ በኩል እንድትሰለፍ ማድረግ ነው። በተጨማሪም የኢትዮጵያ ኤምባሲ ዓላማ ወዳጅነቱን መጠበቅ ስለሆነ በተማሪዎች ንቅናቄ የሶቪየት ህብረት እጅ አለበት የሚለውን ሀሳብ መቀበል ያዳግስ ነበር። ይህን አቋም የተከተለ ሁሉ የኮሚኒዝም ሀሳብ ደጋፊ አስመስ አስመስሎ ለማቅረብ ጋዜጠኞቹ ወደ ኋላ አይሉም። ስለዚህ ችግሩ የተማሪዎች ሰልፍና ንብረት ማጥፋት ብቻ ሳይሆን መሀል ገብቶ ነገር ለማባባስ የሚጥረው ወገን ተግባር አንድ ሌላ ራሱን የቻለ ችግር ነበር። አንድ ቀን ማለዳ የኢትዮጵያ ተማሪዎች አንድ የተወሰነ ቦታ ላይ ተሰብስበው አድረው ሰራተኞች ቢሮ ከመግባታቸው በፊት በኤምባሲው አካባቢ ደበቅ ብለው ተሰልፈው ይቆማሉ። ሰራተኞቹ መጥተው ቢሮ ሲከፍቱ ዘለው ገብተው የቴሌፎኖቹ መስመር ይበጣጥሳሉ። በሰው ቁመት ልክ የተሰራውን የግርማዊነታቸውን ፎቶግራፍ በጣጥሰው ይጥላሉ። ከኤምባሲው ውጡ ሲባሉ ለአምባሳደሩ የምናቀርበው ማመልከቻ ስላለ ማመልከቻችንን ተቀበሉንና እንውጣ ይላሉ። በዚህ ጊዜ አምባሳደሩ ታመው ሆስፒታል ተኝተው ስለነበር ሰው ተልኮ ጉዳይ ይነገራቸዋል። መመሪያም እንዲሰጡ ይጠየቃሉ። ወረቀቱን ተቀበሉና ከኤምባሲው አስወጧቸው የሚል ትዕዛዝ ይደርሰኛል። ትዕዛዙ ስራ ላይ በሚውልበት ጊዜ ከተማ ከተማሪዎቹ ጋር ተከትሎ የመጣ የሮይተር ዜና ወኪል ለሶቪየት ህብረት የውጭ ጉዳይ ሚኒስትር ስሞታ አታቀርብም ወይ የሚል ጥያቄ ያቀርብልኛል። ጥፋተኞቹ ተማሪዎች ኢትዮጵያውያን ናቸው። በተጨማሪም ውጡ ብለናቸው አንወጣም ብለው ያስቸገሩበት ምክንያት የለም። የፖሊስ እርዳታ አላስፈለገምና ለሶቪየት ህብረት ክስ የሚቀርብበት ምክንያት አይታየኝም ሲል ይህንን ወሬ ጋዜጠኛ ያሰራጨዋል። ይህ ዜና የደረሰው የውጭ ጉዳይ ሚኒስትር ተማሪዎቹ ኤምባሲ ውስጥ ገብተው አንዳንድ ንብረት አጥፍተው በሚገኙበት ጊዜ ዝምታ ብለው ለሀገሩ ባለስልጣን ክስ ሳይቀርብባቸው የታለፉበት ምክንያት ዝርዝር እንዲላክልን የሚል አስቸኳይ የኮድ መልእክት ከውጭ ጉዳይ ሚኒስትር ይደርሰኛል። ለዚህም የተሰጠው መልስ የጋዜጠኛው ዓላማ ነገሩን ለማባባስ እና የሶቪየት እጅ በተማሪዎች ንቅናቄ ውስጥ አለ በማለት ያለ ማስረጃ የሁለቱን ሀገር የወዳጅነት ግንኙነት በይፋ ለማሻከር ስለሆነ ጉዳዩ ከቀዘቀዘ በኋላ እንዲህ ያለው ድርጊት ወደፊት እንዳይፈጠር ትብብራቸውን እንዳይነፍጉንና ተማሪዎቹን እንዲያስጠነቅቁ ለማድረግ መሆኑን በተላከው መልስ ተጠቅሷል። እንደገና ለሁለተኛ ጊዜ ተማሪዎቹ ተሰልፈ አልፎ መጥተው በድጋሚ ንብረት ያጠፋሉ። ውጡ ቢባሉ ማመልከቻ አለን ካልተቀበሉን አንወጣም ይላሉ። በዚህን ጊዜ ጥፋቱ የተደረገው አምባሳደሩ ባሉበት ጊዜ ስለነበር ከወንጀለኞች እጅ ማመልከቻ አልቀበልም ይላሉ። እንዲሁም የኤምባሲውን ንብረት የግብር ከፋዩን ሀብት ያለ ምክንያት ለጥፋት ዳርጋችኋልና ውጡ ይሏቸዋል። ተማሪዎቹ ማመልከቻውን ካልተቀበሉን አንወጣም ይላሉ። በዚህ ጊዜ መፋጠጥ ይመጣል። ወደ ሀገሩ መንግስት ደውዬ የፖሊስ እርዳታ እንድጠይቅ እንድጠይቅ አዘዙኝ። በዚህ መሰረት ፖሊሶቹ ሁለት አውቶቡስ መኪና ይዘው በጓሮ በኩል ኤምባሲ ውስጥ ገቡ። ተማሪዎቹንም እንዲወጡ ሲጠይቁ ማመልከቻ አለንና አምባሳደሩ ይቀበሉንና እንውጣሉ። አምባሳደሩም የመንግስትን ንብረት ያጠፉ ወንጀለኞች ናቸው፣ አንቀበልም ይላሉ። የፖሊሱ አለቃ ለማግባባት በተቻለ መጠን ይሞክራል። ሁለቱም ወገኖች በወሰዱት አቋም ይጸናሉ። በዚህ ጊዜ አምባሳደሩ ቆጣ ብለው የፖሊሱን አዛዥ ህግ ልታስከብር ነው ወይስ ልትሸመግል ነው የመጣኸው አሉት። ህግ ለማስከበር ነው አለ። እንግዲያውስ አስወጣች ይሉታል። በዚህ መሰረት ሁለት ፖሊሶች የእንቢተኞቹን ተማሪዎች እጅና እግር እያያዙ አስገድደው በመኪና ወሰዷቸው። የሶቪየት መንግስት ለኢኮኖሚ ልማት የሰጠው ብድር ጉዳይ የሶቪየት ህብረት የሚሰጠው የልማት መሳሪያ በገንዘብ ተተምኖ ከታወቀ በኋላ እዳው እንደሚከተለው መከፈል ይኖርበታል። ሀ ወለዱ በመቶ ሁለት ተኩል ለ ብድሩም የሚከፈለውም ኢንዱስትሪው ተቋቁሞና ስራ ከጀመረ በኋላ በአምስት ዓመት ነው። ሀመር ውሃ እዳው መከፈል ያለበት በዶላር ወይም ሀገራችን በምታፈራውና የሶቪየት ህብረትም በሚያስፈልገው ምርት መሆን አለበት። ይህ አቀራረብ የተማሪዎችን አስተያየት ይማርካል። እንደሚታየው ወለዱ በጣም ትንሽ፣ እዳውም የሚከፍለው ኢንዱስትሪው ተቋቁሞ ስራ ከጀመረ አምስት ዓመት በኋላ እንዲሁም የሚከፈለው ሀገራችን በምታፈራው ምርት ለመ መክፈል የሚቻል መሆኑ በጣም የተማሪዎችን አእምሮ ይማርካል። ነገር ግን ስምምነቱ በስራ ላይ በሚውልበት ጊዜ ቀጥሎ እንደሚታየው አሰብ ላይ የተቋቋመውን የዘይት ማጣሪያና በባህር ዳር የተቋቋመውን የቴክኒክ ትምህርት ቤት እዳውን ለመክፈል በተፈለገ ጊዜ በሀገራችን የሚመረተው ምርት የውጭ ሀገር ኩባንያ የሚያመርተው ጨርቃ ጨርቅ የውጭ ጉዳይ ኩባንያ ምርት ስለሆነ አንቀበልም ይላሉ። ሲያስፈልጋቸውም የቀረበልን ምርት አያስፈልገንም እና አንቀበልም ይላሉ። ዶላር ከሌላችሁ ሀገራችሁ የምታመርተውን ቡና ስጡን ይላሉ። በእውነቱ ኢትዮጵያ ከምታመርተው በዋናነት የውጭ ሀገር ገንዘብ የሚያስገኝላት የቡና ምርት ነው። በቡና መልክ ይከፈለን የሚሉት እዳ በስራ ሲታይ በዶላር ይከፈለን እንደማለት ነው። በእውነቱ ሀገራችን በቅድሚያ የሚያስፈልጋት መድኃኒትም ሆነ የጦር መሳሪያ የሚገዛው በዚሁ በዶላር ነው? በቅድሚያ ለሀገሪቱ የሚያስፈልገው ኢንዱስትሪው ነው ወይስ ለሰው ልጅ ህይወት ጥበቃ የሕክምና መሳሪያና መድኃኒት፣ የጸጥታ ማስከበሪያ የጦር መሳሪያ ነው? ስለዚህ የኢትዮጵያ መንግስት ከሶቪየት ህብረት የተመደበው አራት መቶ ሚሊዮን ሩብል የተቀመጠው በአሰብ የተቋቋመው የዘይት ማጣሪያና በባህር ዳር የተቋቋመው technical ትምህርት ቤት በማቋቋም ብቻ ነው። ይህ በስራ ላይ የተገኘው መሰናክል ያልገባቸው ተማሪ ተማሪዎች የኢትዮጵያ መንግስት ለሀገር ልማት ፍላጎት እንደሌለውና ከምዕራብ መንግስታት ጋር ያለውን ግንኙነት ከሀገር ልማት አብልጦ የሚመለከት መስሎ ይታያቸዋል። አንድም የተማሪዎች ፖለቲካ ንቅናቄ ከዚሁ ጋር የተያያዘ ነው። እነሆ ሶቪየት ህብረትና የኢትዮጵያ መንግስት የተፈራረሙት የኢኮኖሚ ልማት ስምምነት እስከ መጨረሻው ፍጻሜ ከማግኘቱ በፊት በስምምነቱ ውስጥ በሰፈረው አንዳንድ ረቂቅ ሀሳብ ሳይሳካ ቀርቷል። እንዲሁም የሩብልና የዶላር ምንዛሬ በህጉ መሰረት የሩብል ዘጠና ሳንቲም አንድ ዶላር ሲሆን በጥቁር ገበያ አንድ ዶላር አምስት ሩብል ይመነዘራል። ስለዚህ እዳው የሚከፈለው በዶላር መሆን አለበት ሲባል የኢንዱስትሪ መሳሪያው የሚሰራው በሩብል በሚገዛ ጥበቃ ነው። ለሰራተኛውም የሚከፈለው በሩብል ነው። ይህ ስምምነቱ በስራ ላይ ለመዋል ያልተቻለበት ምክንያት ይኸው ምንዛሬው አለመመጣጠኑ ነው።